قل إن الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم قال السفاريني اختلف العلماء في حشر الناس من المشرق إلى المغرب هل هو يوم القيامة أو قبله قال القرطبي والخطابي وصوبه القاضي عياد إن هذا الحشر يكون قبل يوم القيامة ኢማሙ ሰፋሪኒ ብለው ይላሉ እክተለፈ ልዑለማ በዑለማዎች መካከል የሀሳብ ልዩነት አለ ይላል የሐሽር ናሲ የሰው ልጆች ይሰበሰባሉ በሚለው ማለት ነው ሚን አልመሽሪቅ ኢለ ልመግሪቢ ከምስራቅ ወደ ምዕራብ ይሰበሰባሉ በሚለው ሀል ሁወ የውም አልቅያማ አም ቀብለህ ይህ ክስተት የሚከሰተው ከቅያማ በፊት ነው ወይስ ከዛ وهلانو يميلو لمالت قال القرطبي والخطابي قرطبي إنا خطابي بلو إلالو وصوبه القاضي عياد قاضي عياد دقمه تككل نولا إهينو ميسكيلو بلا إن هذا الحشر يهم السبسب ميبالو سولجو جساتي يندات إيه تاتو مالتنو كل أرض المحشر ليس بسبالو شامل ميلو يكون قبل يوم القيامة يا قيامة بفيت إلال وأما الحشر ما من القبور تكبر فهو على ما في حديث ابن عباس ابن عباس حديث عندما تابتنا مرفوعا ያው نبي بان ባነሳው كما في صحيحين وغيرهما نعم بن مسلم كزقوت للوجم إنكم تحشرون هفاة عراة غرلا ነብዩ ምን አሉ እናንተ እኮ الله هفاة ጫማ የሌላችሁ هناك ዑራተን ራቁታሞች ሆናችሁ ጉርለን ያልተገረዛችሁ ሆናችሁ ትቀሰቀሳላችሁ። ኢላ አን ቃለ እንዲህ እስከሚለው ቀጥሏል። ወንተሰረ አልቃዲ ቃዲ ዕያድ ለንግግሩ ማለት ነው የሚረዳውን አምጥቷል። ለማ ሊቀውል ልኸጣቢ የኸጣቢ ምን ንግግር ማለት ነው። ወልቁርጡብዩ የቁርጡብይንም አቋም የሚደግፍን አመጣ ቢአና ሐዲስ የአቢ ሁረይራ የአቢ ሁረይራ ሐዲስ እኮ تقيل معهم وتبيت وتصبح وتمسي إميلون تقيل معهم كان السجاة أدرالج كيلولان أبرات فلفلج ما أساطوا مالتنو وتبيت كان السجاة أبرات أدرالج وتصبح وتمسي او آه، تاني قال ليش يؤيدو إيه أبتنا كرالل تملكتو من رجاتشون ديتن مال أن الحشرة في الدنيا يمسب سب ميبالو بدوني علينا إلى الشام وليت ወደ ሻም ነው የሚሰበሰቡት ለምን لأن هذه الأوصاف እነዚህ እኮ ማለት ነው ወስፎች ቀይሉላ መኖር ማደር ምሽት የሚባለው የውመል ቂያማ ላይ ማምሸት የሚባል ነገር የለም ግልጽ ነው ማንጋት ቀይሉላ ምናም የሚባል ነገር የለም አሉ ቢዱንያ ይሄ ሙክተሰቱን ቢዱንያ ነው ወቃለ አይደን በድጋሜ ማለት ነው መረጃውን የሚያጠናክር ይዞ መጣ ذكر القرطبي في تذكيرته قرطبي ማለት ነው ተذكيرا በሚባለው ላይ አውስቷል أن الحشرة أربعة بتان بس ميل نجيجر موزيكا يتناجر قرطو بيمان أن الحشرة نسب سبب ميبالوكو أربعة نوم أرات جزي مسب سبب ميبال الله حشراني في الدنيا وحشراني في الآخرة بدوني عليه هلتي مسب سبب الله هلت جزي دجمو باخرة الله فاللذاني في الدنيا بدوني عليه محشر ميبالو يسولي جوش مسب سبب ميبالو አልመዝኩረቱ ፊ ሱረት ልሐሽር በሱረቱ ልሐሽር ላይ የተጠቀሰው ነው ወሁወ ሐሽሩ ልየሁድ ኢለሻሚ አይሁዶች ማለት ነው ተሰብስበው ወደየት እንደሚሄዱ ወደ ሻም እንደሚያቀኑ የሚያሳየው የቁርአን አንቀጽ ነው ቃለ ለሁም ነቢ ስለ ላ ወሰለም ኡኽሩጁ አሏቸው ኬት መዲና ላይ ያልነበረ ሲኖሩ ነበሩ በሰሩት ጸያፍ ስራ ግልጽ ነው ለሙስሊሞች ማለት ነው መሽገር እየሆኑ ሲያስቸግሩ ነብዩ ምን አሏቸው እኽሩጁ ውጡ አሏቸው። ቃሉ ኢላ አይነ ወዴት ነው የምንወጣው አሉ ሲባረሩ ማለት ነው። ቃለ ኢላ አርዲል መሕሸር ወደ አርደል መሕሸር ሂዱና ተጓዙ አላቸው። አርደል መሕሸር ምንድን ነው ብሎ አልተከራከሩም እነሱ ያቋታል። ثم أجلى آخرهم ከዛ ያው አስወጧቸው ነብዩ የተቀሩትን ደግሞ አኽርጁ የሁደ ሚን ጀዚረት ልዓረብ የሚል ሀዲስ አለ። እሱን ተንተርሶ ደግሞ ዑመር ደግሞ ጥቅልል አድርጎ ከጀዚረት ልዓረብ አወጣና ወደ ሻም ወሰዳቸው። ثم أجلى آخرهم عمر بن الخطاب من جزيرة العرب እሱ ደግሞ ከአረብ ደሴት ነው ያስወጣቸው ማለት ነው። والحشر الثاني ሁለተኛው ማለት ነው ምን ምን መሰብሰብ በዱንያ የሚባለው አልመዝኩረቱ ፊ አሽራጥ ሰዓ ከሰዓቲቷ ማለት ነው ምልክቶች ውስጥ የተመደበው ናሩን ተሕሹሩ ናስ እሳት ላይ سو لجوج مسبسب من المشرق إلى المغرب كمسراك ودم أرابي ينداش توسده جوالج إزاي سبسب ألو أرض المحشر لي كما في حديث أنس وعبد الله بن سلام يأينا حديث نسب وفي حديث ابن عمرو كابن عمرو دمو بتجنيو حديث مرفوعا كتتاك نبيو بتجنيو تبعثوا على أهل المشرق بأهل المشرق لي تلاكالج ما تبعثوا على أهل المشرق با أهل المشرق وش لي بمسراك بكل لالو هزبوش تلاكالج نار ونسات فتحشرهم إلى المغرب الصورية نوم تنداجو ودى مغرب تبيت معهم حيث باتوا وتكيل معهم حيث قالوا ويكون لها ما سقط ويكون لها للصين وراتال ما سكت يودكو للصين وراتال قلت له መጓዝ ያልቻለ የወደቀውን እያነደደችው ትሄዳለች እሳቷ ማለት ነው። ሚንሁም ወተኸለፈ ለቀረውም ወተሱቁ ሰውቀ ልሐመሊ ወተሱቁሁም ትነዳቸዋለች። እንዴት ሰውቀ ልሐመሊ ልክ እንደ ሐመል ማለት ነው የምትነዳቸው ምንድን ነው ሐመል ማለት ነው? ይሄ ዳእን በግ በግ የለም ግጸዋለ እንደ በግ አካሄድ ማለት ነው እንደዛ ነው ማለት ነው የምትነዳቸው። ፈጠን ፈጠን እያለ የሚሄድ በግ አለ አይደል? እ እንደዛ ማለት ነው። አንዳንዶች ደግሞ እ ጀመል እናንተ ጋር ጽሁፉ እንደዛ ነው የሚለው ያንተ ጀመል ካለ ማለት ነው ግመል ግልጽ ማለት ያላስኬድ ይችላል ብዬ አስባለሁ። እኔም ራሴ ጀመል ነው የሚለው ግን ሐመለ ካለ ምን ማለት ነው እ በግ ነው። እሺ ሰጊር ለዛውም ትልቅ አይደለም ሰጊር ሚን አጣዕም ከበግ ምን አይነቱ ትንሹ ነው የበግ ትንሹ ተግባባን ምን ካልን እንደናንተ ኑስኻ ሐመል ካልን ማለት ነው ሐመል ካልን እንደ በግ ግልገል ማለት ነው እየነዳቻቸው ትሄዳለች ነው ጀመል ካልን እንደ ግመል ማለት ነው ሩጫ እየነዳቻቸው ትሄዳለች ነው ሁለቱም ይለያያል ሐመል የሚለው ሌላ ተፍሲርም ይኖሯል ግን ከዛ ውጪ ልክ ቡሩጁ ሰማ የሰማይ ከዋክብት የለም እ እንደነሱ ማለት ነው እየፈጠነች ይሄ በጣም ፈጣን ነው ይሄ ትንሽ ራቅ ያለ ተፍሲር ሊሆን ይችላል ብዬ አስባለሁ ተግባባን የሁለቱ ያስኬዳል የበግልገል እንደምታጓዘው እሳቷ ትጓዛለች ከኋላቸው ትነዳቸዋለች ወይም ደግሞ ጀመል ማለት ትችላላችሁ طيب قال القرطبي قرطبي ብለው ይላሉ واما اللذان واما اللذان እነዛ ደግሞ የአኺራ መሕሸር ደግሞ የሚባሉት ዘለልኩኝ ቃለ ልሓፊዝ እብኒ ሓጀር ሓፊዝ እብኒ ሓጀር ብለው ይላሉ ወከውኑሃ ተኽሩጁ ወከውኑሃ መሆኗ ተኽሩጁ ትወጣለች ሚን ቃዕሪ አደኒን ከአደን ስር ማለት ነው አይደል ከአደን ማለት ነው መሬት ስር ነው የምትነሳው እሳቷ ላ ዩናፊ ሐሽሮሃ አይቃረንም እኮ እሷ መሰብሰቧ የሚባል አናሰ ሰዎችን من المشرق إلى المغرب። ከምስራቅ ወደ ምዕራብ ትነዳቸዋለች የሚለው አይቀርም። ሊአነ ኢብትዳአ ሁሩጂሃ ሚን አደን ለምን መነሻ መውጫዋ የት ነው? ከአደን ሆኖ فإذا خرجت የወጣች ጊዜ انتشرت في الأرض ነው። አሁን ሰዎች አንዳንድ ጊዜ ከምስራቅ እየነዳች ወደ ምዕራብ ትወስዳቸዋለች ሲባል እንዴት ነው እንዳይሉ ማለት ነው። ወይም አርድ ማህሸር ወይም ሻም የት ነው የሚገኘው? በምስራቁ ክፍል ላይ ነው የምናገኘው በዓለም። አሁን እንዴት እንደዛ ሆነ ሊል ይችላል። መነሻዋን እሳቷ መነሻዋ ኬት ነው? ኬት ነው? ከምስራቅ አይደለ እንዴ? ምስራቋ ዓለም አይደለች እንዴ የምትመደብ? ማ አደን የመን ማለት ከዛ ከዛ ትነሳና ወዴት ትጓዛለች? በምድር ላይ ትበተናለች። من المشرق إلى المغرب لأن ابتداء خروجها من عدن فإذا خرجت انتشرت يوتاش قزي من تلالج تبتنا لش في الأرض كلها المراد زيغا يتفلقوا المراد زيغا يتفلقوا تعميم الحشر ما اتقال انه حشر يمي اتقال انه لا خصوص المشرق والمغرب كذا ولا من ምስራቅና ምዕራብ ተብሎ ተለይቶ የሚወጣ የለም። ግልጽ ነው። መነሻዋን የተገለጸው ዋማ እነሃ ባዕደ ልንቲሻር አወለ ማ ተሕሹሩ አህለል መሽሪቅ ግን ገና ሳትበተን ግን የምትነዳው ማንን ነው? አህለል መሽሪቆችን እየነዳች ትሄዳለች። ከዛ በኋላ እያለ ሁሉንም ታጠቃለ። እኛ ጋር መጥቶ ወደዛ ነው የምንነዳው። ግልጽ ነው አለ انتشار ሲያደርግ እኛም ወደዛው ነው የምንሄደው፣ ወደ ሻር ተግባባን። ቃለ አልቁርጡብዩ ወአመለዳኒ ፊል አኺራ እነዛማ በአኺራ ላይ ማለት ነው ማህሸር አለ የተባለ በዱንያ ሁለት ማህሸር አለ በአኺራም ሁለት ማህሸር አለ ስለዚህ አይተን በአኺራ ያሉ ሁለት ማህሸሮች ማን ናቸው ከተባለ ወአመለዳኒ ፊል አኺራ በአኺራ ያለው فحشر الأموات من قبورهم የሰው ልጆችን ከሞቱበት ማለት ነው መሰብሰብ ነው فحشر الأموات من قبورهم بعد البعث ባዕደ ልባዕቲ ሞተው ባዕደ ልባዕቲ ከመቀስቀስ በኋላ ጀሚዓም በአጠቃላይ ቃለ ተዓላ አላህ ስብሓንሁ ወተዓላ ብሎ ይላል وحشرناهم فلم نغادر منهم أحدا وحشرناهم እንሰበስባቸዋለን የሰው ልጆችን ፈለም ኑጋድር ሚንሁም አሐዳ ከነሱ አንድንም አንምንቶ የለም ማለት ግልጽ ነው ከሞተ በኋላ የማይቀሰቀስ አንድም የለም ሁሉም ይሰበሰባል አለ አላህ ስብሓነሁ ወተዓላ ወሐሽሩሁም ኢለል ጀነቲ ወናር የሰው ልጅ የሚሰበሰበው ወዴት ነው ኢማ ኢለል ጀና ወኢማ ኢለል ናር ወቃለ ዐላ ቀውል ናዚም ብሎ አለ እንግዲህ በገጣሚው አማ ንግግር ከሆነ ማለት ነው ግልጽ ነው ምን አለ وآخر الآيات أشر النار وآخر الآيات حشر النار كما آتى في محكم الأخبار ምን አለ ወአኺሩ አልአያቲ የመጨረሻ እኮ ምን ታምራቶች ሐሽሩ ናሲ የሰው ልጆች ምን ማለት ነው መሰብሰብ ነው ወአኺሩ አልአያቲ ሐሽሩን ናሪ የእሳት መሰብሰብ ነው የሰው ልጆችን እሳት ትሰበስባቸዋለች ከማ አታ እንደመጣው ማለት ነው ፊ ሙሕከም አልአኽባሪ ግልጽ ነው አለ ያ የድንጋጌው ወሬ እንደመጣው ማለት ነው ግልጽ ነው አለ محكم الأخبار يتبعوا قال وآخر الآيات يمتر شوان قد تامرات وتشالو العوام والآلامات الجسام جسام عظام تلك ميبالو مالك والآلامات الجسام كف يالو مالتنا كلتنا تلك بودال لاتو حشر النار للناس من المشرق إلى المغرب مالك كمسراك ودم أراب ومن اليمن كيمن دموت تنستا ኢላ ሙሃጅሪ ኢብራሂም ኢብራሂም ወደ ተሰደደበት ኢብራሂም የተሰደደ ወደ ዛር ወደ ሻም እኮ ወሁወ አርዱ ሻም ያቺ ማነች ካላችሁ የሻም ምድር ነች ከማ አታ ዛሊከ ሙሰሪሐን ቢህ በሱ በግልጽ እንግዲህ ፍንትው ብሎ እንደመጣው ፊ ሙሕከም ልአኽባሪ ወሰሒህ ልአታሪ ናም በምን በግልጽ ድንጋጌው በአኽባሩ እንደመጣው በሰሂህ አሳሮችም እንደመጣው ግልጽ ነው ሰሂነታቸው በተረጋገጠ ይላል አታር ሲባል እንግዲህ የሰሃቦች የታቢዕዮች አቋል ነው አይደል? ናም ثم ذكر الأحاديث الواردة ከዛም በኋላ ጠቀሰ ምንን የመጡ ሐዲሶችን ፊ ኹሩጂሃ ሚን አልየመን እሷ ኬት እንደምትወጣ ከየመን እንደምትወጣ ማ እሳቲቷ ሚን አልየመን ወሚን ቀዕሪ አደን አብየን ከአደን አደን አብየን ነው የምትነሳው አለ ከአደን አብየን አብየን ምንድነው እንመጣበታለን ግብፅ አብየን የተባለው እንግዲህ በዛ ጊዜ ይኖር የነበረ መሊክ ማለት ነው። ከሱ አንጻር ነው የተሰየመችው ማለት ነው። እዛ አካባቢ ይኖር የነበረ ያስተዳድር የነበረ አደለ ማለት ነው። وفي كونها تحشر الناس የሰው ልጆችን ሰበስባለች የተባለው ሚነል መሽሪቅ ኢለል መግሪብ وكونها እሷ እኮ تحشرهم إلى أرض الشام ወዴት ነው የምትሰበስባቸው? ወደ ሻም ምድር ወቃለ ፊ وقال ብሏል ፊ ወጅሂል ጀምዒ በይነ ዛሊክ ይህንን እንግዲህ ሰብሰብ አድርጎ ሲያመጣልን ቀውሉን ማለት ነው ሰብሰብ አድርጎ ሲያመጣልን بأن النار ناران የሚነሱ እሳቶች ሁለት ናቸው إحداهما تحشر الناس من المشرق እሳታው ምን ትላቸዋለች ሰበስቧቸዋለች ከምስራቅ ወደ ምዕራብ ወታኒያ ተኽሩጁ ሚን አልየመን አንዷ ደግሞ ከየመን ትወጣለች ፈተጥሩዱ ናስ ሰው ልጆችን ታባርራለች ኢለ ልመሕሸር ለዚ ሁወ አርዱ ሻሚ አዎ والثانية تخرج من اليمن فتطرد الناس إلى المحشر الذي هو أرض شامي ስለዚህ አንዱ እሳት እንዴት ነው ከምስራቅ ይነሳል ወደ ምዕራብ ሁሉንም ይነዳል ከየመን የሚነሳው ደግሞ እንደዛው ይሄ ደግሞ ሌላኛው ቀውል ነው ጀምዕ ለማድረግ ብሎ ነው ግልጽ ነው ግን የመጀመሪያው በቂ ነው መነሻው የት ነው ከየመን ከእደን ማለት ነው ይነሳና ከዛ በኋላ እየተበተነች ዓለምን ምን ትላለች? መነሻዋ ከምስራቅ ሆነ ማለት ነው ከዛ ወደ ምዕራብ እየሄደች ከዛ በኋላ ከምዕራብም እያመጣች ትነዳለች። ከዛ በኋላ ሌላ አቅጣጫም ያለውን እየነዳች ትሄዳለች። ግን እነዛ ደግሞ ይሄ እንዳይጋጭባቸው ብሎ ሌላኛው ቀውል በደንብ ልብ በሉ ልብ በሉ። አንደኛው ቀውል ደግሞ ምንድን ያለው? ይሄኛው ሁለተኛው ቀውል ደግሞ ሁለት እሳት ነው የሚነሳው። ከምን ተነስቶ كمشرك النسانا ودم إرابو من إلال ينادى الليلان يودقمو كيت مت النسانج كيمن حكذا قالوا قال وإن لم يكن في علم الله إلا نار واحدة وإن لم يكن في علم الله إلا نار واحدة بالله كتنقري أنت بالشاسات كونج فالجمع بين حديثي فالجمع جمع ما درق ميتشال الله قلت ማለት እንዳልሳሳት አሁን እንግዲህ ቀውሉን ጥንቃቄያቸውን ተመልከት። እኛ ቦክ በለው ነው ዝም ብለና እነሱ ጥንቃቄ ሲያደርጉ ተመልከት። ምክንያቱም አላህ ያላለውን ያሌለን ነገር እንዳልፈጥር ማለት ነው። ይሄ ደግሞ ካልሆነ ወይን ለም የኩን ፊ ዒልሚላህ ኢላ ናሩ ዋሂዳ ካለ አለ فالجمع بين حديث ነው ጀምዕ ማድረግ ነው በቃ እንግዲህ አለ በይነ ሐዲቲ ናሩን ተኽሩጁ ቀብለ የውመል ቂያማ ሚን ሐድረ መውት ፈተሱቁ እናስ ብለን በዚህ ሐዲስ እንሄዳለን በቃ ቅድም መጀመሪያ ላይ መረጥነው አቋል የለም አዎ እሳቷ ከየት ትነሳለች ናሩን ተኽሩጁ ቀብለ የውመል ቂያማ ከቂያማ በፊት من حضرموت ሐድረመውት ማለት አሁንም አለ ሐድረመውት ማለት እዛው የመን ውስጥ ነው ግልጽ ነው ኤደን አደን ያልንበት ኤደን እንዳቸው አደን ኤደን ካለን ይፍራጥስ ምናምን አካባቢ ያለውን ወንዝ እንትን ነው ያንን አንፈልገውም ግልጽ አለ አደን ሐድረመውት ፈተሱቁ ናስ የሰው ልጆችን ትነዳለች ወፊ ለፍዚን ተኽሩጁ ናሩን እሳት ትወጣለች ሚን ቃዕሪ አደን ትወጣና ቱረሒሉ ናሰ ሰው ልጆችን እንግዲህ ታሳፍሯለች ቱረሒል ማለት ያው ታስኬዳቸዋለች ኢለል መሕሸር وحديث نار تحشر الناس من المشرق إلى المغرب فبأي قال إن الشام الذي هو المحشر مغرب السودان እንዴት ነው መግሪብ ነው ማለት ነው እሱ መግሪብ ነው አለ እንዴት ሲባል ቢኒስበቲ ኢለል መሽሪቅ ከምሽራቁ የምድር ዓለም አንጻር ምዕራብ ስለሆነ ነው። ወደዛ ነው የሚነዳው ማለት ነው። ገብቷችኋል? አሁን ስትነሳ ከየት ነው? ከየመን አላልንም? بالنسبة ከመነሻው አንጻር እሱ እንደምንድን ነው የሚቆጠረው? ምዕራብ ሆኖ ነው። በምዕራቡ አቅጣጫ ነው ያለው ማለት ነው። ከየቱ አንጻር? እሳቱ ተነስቶ ከሚሰበስበው አንጻር ማለት ነው። فيكون ابتداء خروجها የመነሻ መውጫዋ قعر عدن ነው من اليمن فإذا خرجت انتشرت إلى المشرق ከዛ በኋላ ትበተናለች በምስራቁም አለም ማለት ነው። አህለሁ የእሱን የምስራቅ አለም ላይ ያለውን ሁላ እየነዳሽ እየሰበሰበ ትሄዳለች። ኢለል መግሪብ አለዚ ሁወ ሻም እሱ መግሪብ የተባለው ደግሞ እሱ ነው። ገልጸዋለ በቃ ቢኒስበቲ ከመነሻው አንጻር ነው። وهو المحشر ولفظه أبين مالت بوزن أحمر كميلون يمتو أحمر بميل وزن هي صرف نوشي أحمر ستو أفعال አይደለም አፍዓል በሚለው ነው። እስሙል መሊክ አለዚ በናሃ ማንን አደንን የገነባት ማለት ነው። ግልጽ ነው። ስሙ ያው የቆረቆራት እንደሚባለው ማለት ነው። ማን ይባላል? አብየን የቆረቆራት ያቺን ከተማ ማለት ነው። አደን የምትባለው ፊንፊኔ ግልጽ ነው አለ ምናምን እየተባለ አዲስ አበባ የድሮ ስሟ ግልጽ ነው አለ ማነው ቴጌ ማነች ጣይቱ ነች እንደዛ ያሉት ምን ይባላል ወፊ ኒሃየት ኢብን ልአሲር አደን አብየን መዲነቱ ማዕሩፋ ብልየመን አለ ይኸው ነገራችሁ በመዲና በየመን የሚታወቅ ምንድነው መዲና ከተማ ነው ኡዲፈት ኢላ አብየን ቢወዝኒ አብየድ በሚለው የመጣው ወረጁል ሚን ሒምየር አደን ከሂምየር የሆነ የአደን ሰው ግልጽ ነው ሂምየር ታውቃላችሁ አይደለ ስለ ሂምየሮች ምናምን ምናምን እየተባለች ተምራችኋል خلاص ሄዱና ሞጥሉ ታሪክ አይ አቃመ ወላሁ አዕለም ግልጽ ነው አለ እዛ ቦታ ላይ ስለኖረ ነው እሱ ቅድም ቆረቆርን ያልነው አለ አይደለ አሁን ደግሞ ይሄ ኖረ እዛ ከመኖሩ አንጻር ነው ይላል طيب النفخ في الصور والسعك ሌላኛው ከቂያማ ምልክቶች ውስጥ ማለት ነው ናም ትልልቅ ከሚባሉ የቂያማ ምልክቶች ውስጥ ማን ነው አለ አነፍኹ ፊሱሪ በቀንድ መሰል መነፋቱ የሚለው ትልቁ የቂያማ ምልክት ነው ይላል قد تكرر ذكر النفخ في السور في القرآن العظيم وذكر ما يحدث عند ذلك قال شيخ الإسلام ابن تيمية رحمه الله والقرآن قد أخبر بثلاث نفخات በጣም ተደጋግሟል ይላል ዚክሩ ነፍኺ መነፋት የሚባለው ነገር መወሳቱ በጣም የተደጋገመ ነው ፊ ሱወሪል ፊ ፊ ፊ ሱሪ በቀንድ መሰል ማለት በቀንድ መሰል እንደሚነፋ ፊል ቁርአን አልዓዚም በተከበረው ቁርአን ውስጥ በጣም ተደጋግሞ አዎ ሐቅ ነው በጣም ቁርአን ላይ በጣም ሰፍሯል ተደጋግሞ ነው የመጣው ወዚክሩ ማ የሕዱሱ ዒንደ ዛሊክ እንግዲህ በቀንድ መሰሉ የተነፋ ጊዜ የሚከሰተው ክስተት ምን እንደሚመስልም በጣም ተወስቷል ይላል ሼኹል እስላም ኢብኑ ተይሚያ ምን ይላል ረሒመሁላህ ወልቁርአኑ ቁርአን እኮ ቀድ አኽበረ ቢሰላሲ ነፈኻት ሶስት ንፊት እንደሚኖር ቁርአን ተናግሯል ነፍኸት ልፈዝዒ ፈዝዒ ነፍኸት ልፈዝዒ የድንጋጤዋ ግልጽ ነው አለ የማሸበሪያዋ ንፊት የማሸበሪያዋ ግልጽ ነው የማስደንገጫዋ ንፊት ذكرها في سورة النمل እሷን በተመለከተ አላህ በሱረቱ ነምል ማለት ነው ጠቅሷል ምን አለ አላህ ስብሓን ወተዓላ ويوم ينفخ في الصور ففزع من في السماوات ومن في الأرض إلا من شاء الله ويوم ينفخ في السور بك عند مسر يتنفاق زين الله ففزع من في السماوات ومن في الارض فسمين بمبر استيالو كلهم مالتهم من الال يدنقط يشبرال الا من شاء الله الله يشالت سكر ونفخة الصعق والقيام ولتن يوم في الدجمو الله بزيابك ولتن يوم في الدجمو يمودك النا يمن نسات ምን ሆኖ ወደቁ ምን ሆኖ ተነሱ እስቲ አብረን ذكرهما في قوله تعالى እነሱም በተመለከተ አላህ ስብሓን ወተዓላ በቁርአን ውስጥ ማለት ነው ስቶታል ምን አለ አላህ ስብሓን ወተዓላ ونفخ في الصور فسعق من في السماوات ومن في الأرض ومن في الأرض إلا من شاء الله ثم ونفخ فيه أخرى فإذا هم قيام ينظرون ثم نفخ كزي النفى لتشني فلقوا فيه أخرى لله يتوان في تدقمو تنفى لتشني فإذا هم الناس بزي قزي ولتين يوانفتيت ደግሞ ስትነፋ ቅያሙን የንظሩን የሚጠባበቁ ሲሆኑ ቀጥ ብለው ይቆማሉ ማለት ነው ግልጽ የንظሩን የሚጠባበቁ ሲሆኑ በቃ ምን ምን ልንሆን ነው ደግሞ ብሎ ማለት ነው ግልጽ ነው ወአመል ኢስቲስናኡ ኡስቲስና የተደረገው ኢላ ምን ሻ አላህ ሁሉም ይደነግጣል አላህ የሻለት ሲል استثناء ነው አይደል ማን ነው እስቲ ተነጥሎ የገባው قال هو متناول لمن في الجنة በጀነት ውስጥ ያሉትን ነው من الحور العين ማንን አላሁ ወፍቃ? ያ ሑረል ዐይኖችን በተመለከተ ነው። እነሱ ምን አይሉም አይደነግጡም ማለት ምን ይደነግጣሉ? እነሱ ሌላን ለማስደሰት የተፈጠሩ ናቸው። ግልጽ ነው። ፈኢነል ጀነተ ለይሰ ፊሃ መውት ጀነት ውስጥ ምን የለም ሞት የለም ሞት የለም። ለምን ታዲያ ይደነግጣሉ ጀነት ውስጥ ያሉ ሰዎች? ወሙተናዊሉን ሊገይሪህም ሌሎቹንም እዚህ ውስጥ ይከታል። ሹሃዳዎችን ሹሃዳዎችም አይደነግጡም። ግልጽ ነው ሹሃዳዎችም አይደነግጡም። ያያል እዛ ይመጣላቸዋል መጨረሻ ላይ መረጃ ሊገይሪህም ያላችሁ እነሱ ነው። እሺ ወላ ዩምኪኑ ልጀዝሙ ቢኩል መን እስተትናሁ አላህ ወላ ዩምኪኑ አያስመችም አልጀዝም መቁረጥ ቢኩል መን እስተትናሁ አላህ አላህ እስቲትና ያደረገውን ብለን በሁሉም መቁረጥ አንችልም። ፈኢነ አላህ አጥለቀ ፊ ኪታቢህ አላህ ኢጥላቅ አድርጎታል። እኚህን እኚህን ብለን ብቻ እኛ አንልም። ግልጽ ነው የተጠቀሱትን ብቻ እንጠቅሳለን እንጂ ሌላም ሊኖሩ ይችላል እኛ ደሊል የመጣውን ብቻ ቆጥረን ማስቀመጥ ወይም ደግሞ እኚህም ተብለዋል ነው የምንለው وقد ثبت في الصحيح أن النبي صلى الله عليه وسلم قال إن الناس يصعقون يوم القيامة የሰው ልጆች ከድንጋጤ የተነሳ ሁሉም ይወድቃሉ አሉ ፈአኩኑ አወለ መን የፊቅ እኔ ደግሞ አላህ ስብሓን ወተዓላ የመጀመሪያ የምነሳ ያደርገኛል አሉ ከሰው ልጆች የመጀመሪያ የሚነሱት ማን ናቸው? ነቢዩ አለይሂ ሰላቱ ወሰላም ነው። ፈአጂዱ ሙሳ ከመላይኮች ደግሞ ማን? ጅብሪል አይደል? ፈአኺ ከዛ ፈአጂዱ አገኘዋለሁ ሙሳ ሙሳን አኺዘን ቢሳቂል አርሺ የአርሽን ማለት ነው ሳቅ ይዞ ሳቅ ማለት ያው መቆሚያው ማለት ግልጽ ነው። ይዞታ አየዋለሁኝ ይላሉ ነቢ አለይሂ ሰላቱ ወሰላም። ተግባባ እሱን እኔ ልክ ስነሳ እሱ ደግሞ ያንን የአርሽን መቆሚያ ይዞ አገኘዋለሁኝ فلا أدري አላውቅም هل أفاق قبلي أم كان ممن استثناه هل أفاق እሱ ይነሳ قبلي ከኔ በፊት ማለት ነው መንቃት ይንቃ أم كان ممن استثناه ወይም አላህ استثناء ካደረጋቸዎች ውስጥ ይግባ አላቅም ማለት استثناء አላህ ያደረጋቸው አሉ ማይወድቁ ቅድም እንዳለው ሑረል አይኖችን ይመስል ሹሃዳዎችም አሉ ይመጣላቸዋል ሐዲስ እና ነቢዩ አለይሂ ሰላቱ ወሰላም እኔ ብድግ ስል ሙሳን አገኘዋለሁ እንደው አላህ ነጥሎ ኤክሰፕት ካደረጋቸው ሰዎች ግልጽ ነው ይመደብ አይመደብ አላቅም አሉ وهذه السعقة ይቺ ምን ማለት መውደቅ ቂለ ተብሏል ኢነሃ ራቢዐቱን ራቢዓ ምንድነች አራተኛዋ ነች ይላሉ አራተኛዋ ነች የአራተኛው ነፊት ነው ብሎ በዚህ ያስቀምጣሉ ወቂለ ኢነሃ ሚን አልመዝኩራቲ ፊል ቁርአን በቁርአን ውስጥ የተወሳች ከሚባሉት ውስጥ ነች ሌላ አይደለችም ነው ኢንተሃ ኢንተሃ ከላሙ ቃለ ሰፋሪኒዩ ዋዕለም ወቅ አነ ነፍኸ ንፊት የሚባለው ፊ ሱሪ በቀንድ መሰል ሰላቱ ነፈኻት ስንት ነው ሶስት ነፊት ነው አለ ነፍኸቱ ልፈዘዒ وهي التي يتغير بها هذا العالم ይቺ ዓለም ማለት ነው የምትቀየርበት ግልጽ ነው ናም ይህ ዩኒቨርስ የሚቀየርበት ነው ወዩፍሰዱ ኒዛሙህ የምድር ማለት ነው ስርዓቷ በአጠቃላይ ድብልቅልቁ ይወጣል ሰው አሁን እኛ በስርዓት አስቀምጠናታል ይኸው እንግዲህ ዓለም እንዲመስላለች ብሎ ይላል ይቺ ንፊት ስትመጣ ግን ይንኮታኮታል وهي المشار إليها في قوله تعالى وما ينظر هؤلاء إلا صيحة واحدة ما لها من فواك إلى الله ወማ የንظሩ ሃኡላ እነዚህ ሰዎች እነርሱ ምንድን ነው የሚጠባበቁት አለ ኢላ ሰይሐተን ዋሂዳ አንዲት ንፊት እንጂ ግልጽ ማለት እ እነሱ ብዙ የሚያስፈልገው አንድ ንፊትን እንጂ ማለሃ ሚን ፈዋቅ ለእሷ ደግሞ ምን ማለት የለም ቀለስ መለስ ማለት የላትም አይ ሚን ሩጁዕን ወመረድን ከእሷ ምን ማለት መመለስ ወደ ኋላ ማለት የሌላት የሆነች ነው ግልጽ ነው ከመጣች ምን ትላለች ትከሰታለች وقوله ويوم ينفخ في السور ففزع من في السماوات ومن في الأرض إلا من شاء الله فسر الزمخشري في كشافه زمخشري ميقرن جار الله يبالا بكون يوما جار الله الزمخشري يبالا ሙዕተዚልይ ነው በዚሁ አጋጣሚ ወቁት ሙዕተዚልይ ነው የሚገርም ሰው ወላሲየማ ፊል ሉጋ ሙተበሂር የሚባል ሰው ታዲያ ዘመክሸሪ የጻፈውን ከሻፍን ለማንበብ ሰው ኢልም ያስፈልገዋል። ግልጽ ነው። በተለይ የአቂዳ ጉዳይ በደንብ ያወቀ መሆን አለበት። እንዴት እንዳመጡ አታውቅም። አቋሙ እዛ ውስጥ አለበት። የሚገርም የሚገርም አቢድ የሆነ ሰው ዘመክሸሪ ማለት ማለት በራሱ ሁኔታ ላይ በጣም የሚገርም ሰው በቃ እሱ ይሄ አቋም ነው ብሎ ነው የሄደበት ማለት ነው። ግልጽ ነው። የሙዕተዚላ አቂዳ ያለው ሰው ነው። የሚገርም ሱብሃንአላህ። አልሙስተስና ፊ ሀዚህ ልአያ አለ እዚህ ላይ ያጠቀሰው ግን ትክክል ነው። ግልጽ ነው። ዑለማዎች የሚጠቅሱት ትክክል የሆነውን ነው። ግልጽ ነው። ኢልም ላይ በጣም የሚገርም ነው። በዚሁ አጋጣሚ ወቁት ብዬ ፈሰረት ዘመክሸሪዩ ፊ ከሻፊሂ አልሙስተትና ፊ ሀዚህ ልአያ አንዳንድ ዑለማዎች የእሱን ኪታብ ከሻፍ የሚባለው የተፍስር የሚገርም ቋንቋ የምታገኝበት ነው። ኢብኑ ተይሚን ራሱ ተናግሯል። በቃ በቋንቋ ደረጃ ቁርአንን ለመረዳት ከፈለክ እሱ ግን ኢልም ያስፈልጋል። ኢልም ሳይኖር የእሱን ኪታብ እንዳታነብር ይላል። ገዛ እና አንዳንድ ዑለማዎች የእሱን ኪታብ ምን አድርገውታል? እላዩ ላይ ችግር ያለበት ቦታ ነው የለም እዚህ ቦታ አለበት እንዲሆን ብለው ጠቅሷል። እኔ ቤት ውስጥ አለኝ የእሱ ኪታብ ጽዋለ አለኝ ሙሉ እንትኑ ማለት ነው። እና እዛ ዑለማዎች የጻፉበት አለ ማለት እና ለጣሊበል ገና ለጀማሪ አይመከርም። المستثنى في هذه الآية بمن ثبت من إلى الذي المستثنى ተነጥሎ የወጣ ይላል في هذه الآية بمن ثبت الله قلبه من الملائكة አላህ ልባቸውን ያጸናቸውን መላእክቶች ነው አለ እዛ መላእክቶች ናቸው በቃ አይወድቁም የተባለ ኢላ ምን ሻ አላህ ያለው አለ ወም ጅብሪል ወሚካኤል ወኢስራፊል ወመለክል ሞት ናቸው አለ ወቂለ ተብሏል ገይረ ዛሊክ ከዚህ ውጪም ተብለዋል ያው ይሄንን ያልክል ካልኳችሁ ይበቃችኋል አለ ወይነማ يحصل الفزع فزع እኮ ለምንድን ነው ሰው የሚደነቅጠው ከተባለ ቢሽደቲ ማ የቀኡ ሚን ሀውል በጣም ከባድ ነገር ከመከሰቱ የተነሳ ነው አ ትልከ ነፍኸቲ ከዚች ምን ንፊት ማለት ነው ኢላን ቃለ እንዲህ እስከሚለው ንግግሩ ቀጥሎበታል ማ ዘመክሸሪ ጃሩላህ ዘመክሸሪ ይባላል ነፍኸቱ ታኒያ ነፍኸተ ሳዕቂ የመውደቅ ነው ይላል ወፊሃ ሀላኩ ኩል ሸይ ሁሉም ነገር ምን ይላል ይጠፋል ሁሉም ነገር ምን ይላል ይጠፋል። በቃ በአንደኛው ነፍስ ፊት ላይ ሁሉም ይጠፋበት ነው። ቃለ ተዓላ ይህንን በማስመልከት ከፈለግ ቁርአን ላይው ወኑፊኸ ፊሱሪ ፈሰኢቀ መን ፊሰማዋቲ ومن في الأرض إلا من شاء الله። ሁሉም ይወድቃል አለ እኮ በቃ ጠፋ ማለት ነው ወደቀ ማለት ተንቆጠቆጠ ወቀድ ፈሰረ ስተዓቀ ቢልመውት እንደውም አንዳንድ ዑለማዎች እዚህ ጋር የፈሰሩት ሳቅ መውደቅ ማለት ምን ማለት ነው? ቢልሞት ነው። ግልጽ ነው። አዎ አንዳንድ ኪታቦች ልክ ነው ይሞታል የሚል ተፍሲር ነው ታገኝ። ግልጽ ነው። إلى أن قال والصور قرن አለ። ከዛ በኋላ ደግሞ ዘመክሸሪ ስለምን ሊነግር ነው? ቀንድ መሰል የሚለው ምንድን ነው? صور ካልክ إلى أن قال والصور صور ማለት قرن من نور። ከኑር የሆነ قرن ነው አለ። ከኑር የሆነ ምንድነው? ቀንድ ነው አለ። يجعل فيه أرواح الخلائق እዛ ውስጥ ሁላ የፍጡራኖች ምን አለ እዛ ውስጥ ሩህ አለ ማለት ነው ግልጽ ነው አርዋሑል ኸላኢቅ ወቃለ ሙጃሂድ ከልቡቂ አሁን ወደ ሰለፎች እየሄደ ነው የነሱ ንግግር ነው የሚያመጣው ሙጃሂድ ቡቅ ነው ብሏል ቡቅ ያው ምን ማለት ጡሩምባ ማለት ነው ጡሩምባ ማለት ذكره البخاري وأخرجه الترمذي عن عبد الله بن عمرو بن العاص جاء عربي إلى النبي صلى الله عليه وسلم እንግዲህ ያው ከራሴ እንዳይመስላችሁ አለ ዘመክሰሪ ጃ አራቢዩ ነቢዩ ጋር አንድ አራቢ መጣና ኢለ ነቢ ስ ላ ሰለም ቃል መሱሩ አላቸው ቃለ ቀርኑን ዩንፈኹ ፊህ የሚነፋበት ቀንድ መሰል ነው አለ ቃለ ትርሚዚዩ ሐዲሱን ሐሰን አለ ثم قال ከዚያ ብሎ አለ النفخة الثالثة ሶስተኛዋ ንፊት አለ ይህ ኪታብ መጀመሪያ ላይ መርቀን ብሎ ሀዲሶቹን ሰሂና ደፊ ያበጥር ነበር። ከዛ በኋላ ሰልችቶት ነው መሰለኝ ትቶታል። እሺ ጠይብ በፊት በፊት ያወጣለት ነበር ማለት ሀዲሶቹ ላይ ሰሂህ ضعيف ምናምን እያለ ይለይ ነበር። ከዛ ቶ ደከመው መሰለኝ። እሺ وفي حديث ابي هريره لا لا ثم قال ከዛ ብሎ አለ النفخة الثالثة ሶስተኛዋ ነፊት የምትባለዋ ነፍኸቱል ባዕቲ ሞቶ የመቀስቀስ ነው አለ። ነፍኸቱል ባዕቲ ወኑሹሪ ግጽዋን ባዕት የመቀስቀስና የመሰብሰብ ግጽ ማለት ሶስተኛዋ ነፊት ወቀድ ጃአ ፊል ኪታብ አልዓዚዚ አዎ አሸናፊ በሆነው ኪታብ ላይ ማለት ነው የተጠቅሳል አያቱን ተዱሉ አለይሃ በሱ ላይ የሚያመላክቱ ምኖች አንቀጻቶች ማለት ነው ወአኽባሩን አኽባርም ተገኝቷል ግልጽ ነው። أخبار ሐዲቶች ግልጽ ነው። አተሮች تشير إليها ወደ እሷ የምታመላክት كقوله تعالى ونفخ في الصور صور فإذا هم من الأجداث إلى ربهم ينسلون ونفخ في الصور صور ለቀንድ መሰሉ የተነፋ ጊዜ ነው ይላል አላህ። فإذا هم እነሱ እኮ በዚያ ጊዜ من الأجداث من القبور ማለት من القبر من القبور ምን ይላሉ? ኢላ ረቢህም ወደ ጌታቸው ከቀብር ወደ ጌታቸው የንሲሉን ይገሰግሳሉ ይላል አላህ ሱብሓነሁ ወተዓላ። ከቀብር ተነስተው ወደ ጌታቸው ይገሰግ ሶስተኛው መሰብሰቢያ የአንደኛው ምድር የሚንኮታኮትበት ሁሉም ያልቅበት ነው። ሁለተኛውስ ሁለተኛው ምን እኮ የአንደኛው ፈዝዕን የማስደንገጫ ሁለተኛው ደግሞ ምድር ላይ ያለው ሁላ የሚንኮታኮትበት ነው። ሶስተኛው ደግሞ ሁሉም የሚሳ የሚሰበሰብበት ነው ፍጡር በአጠቃላይ وقوله تعالى يا الله سبحانه وتعالى نقر إلى ثم نفخ فيه أخرى فإذا هم قيام ينظرون نعم ሁለተኛው ነፊት ላይ እንግዲህ ሶስተኛው ነፊት ثم نفخ فيه أخرى فإذا هم قيام ينظرون هاو قيام ينظرون ይጠባበቃሉ ማለት ነው የቆሙ ሆኖ ወቀውሊህ ተዓላ ቅያሙን ሲል የቆሙ ሆኖ ሲል ከምናቸው ነው ከቀብራቸው እሺ وقوله تعالى الله سبحانه وتعالى نقدر ይላል فإذا نكر في الناقور فذلك يومئذ يوم عسير على الكافرين غير يسير فإذا نكر في الناقور ሱር ማለት ነው እዚህ ጋር እሺ ናቁር በቀንድ መሰሉ በተነፋ ጊዜ ናቁር ማለት ማለት ሱር ማለት ነው። እዛ የተማርነው ላይ ፈዛሊከ ሉቂራ ማለት ደግሞ ሲነፋ ነው። ይህ የሚሆነው የውመኢድን የዛን ቀን ማለት ነው። የውሙን አሲር ከባድ ቀን ነው ያ አላህ አላሁመ ነጂና ማእናጂን አለል ካፊሪነ በካዲያኖች ላይ ገይሩ የሲር ቀላል የሚባል ቀን አይደለም። በካዲያኖች በአላህ Subhanahu Wa Ta'ala ዋህዳንያ ማለት ነው ያስተባበሉ ሰዎች وقوله تعالى واستمع يوم ينادي المناد من مكان قريب يوم يسمعون السيحة بالحق إلى آخر الآية واستمع عدم سمع يوم ينادي المنادي تطاري يمتارى جزينا من مكان قريب ቅርብ ከሆነ ቦታ ቅርብ ከሆነ ቦታ ከቤተ አልመቅደስ አካባቢ የውመ የስመዑነ ሰይሐተ የዛን ቀን እኮ ይሰማሉ ሰይሐ ጩኸትን ቢልሐቅ በእውነት አለ ቃለ المفسرون المنادي هو إسرافيل ተጣሪው ማን ነው ኢስራፊል ነው ينفخ في السور በቀንድ መሰሉ ይነፋል وينادي ይጣራል أيتها العظام البالية አንቺ የረጠብሽ የበሰበሽ አጥንቶ ይላል ወልአውሳሉ ልሙተቀጢዓ የተቆራረጣችሁ የደም ስሮች ሆይ ወልሑሙ ልሙተመዚቃ የምን የተቦጫጨቃችሁ ማለት ነው የተቆራረጣችሁ ምኖች ስጋዎች ወሽዑሩ ልሙተፈርቃ የተበታተናችሁ ጸጉሮች ኢነላሃ ያእሙሩኩነ አላህ እኮ ያዛችኋል ይላል። እስራፊል ነው እንግዲህ የሚያስተላልፈው አንተጅተሚዕና ምን እንድትሉ እንድትሰበሰቡ ሊፈስል ልቀዳ ሊፈስል ልቀዳ ለውሳኔው ለመለያው ቀን እንድትሰበሰቡ አዟል በሉ ይላል። ሁሉም ትእዛዙን ይሰማሉ። አዎ ጸጉርም እዛው ተበታትኖ የተቆራረጠውም ስጋ ይሰማል። ሐታ አንተን ሰው አቃጥሎ ቢበትንህ ያ የተበታተነው አካልህ አመድ የሆነው ጥሪውን ይሰማል። ግልጽ ነው። ቀጥ ብሎ ተገጣጥሞ ይመጣል። ግልጽ ነው። تقطعتم المدى نعم نعم وقيل تقول أن ينفق إسرافيل وينادي جبريل من أفوى إسرافيل نو تقالوا جبريل نو والمكان القريب يتبالو صخرة بيت المقدس فبيت المقدس أكوابي اللقواتين نو قاله جماعة من المفسرين بلو بثل وبين النفختين بولت نفية وشما هكل أربعون عاما سنتال أربعون ዓመት አለ ማለት ግልጽ ነው አለ قال بعض العلماء اتفقت الروايات على ذلك ዘገባዎች በዚህ ላይ አንድ ሆኖበታል ማለት ነው የመውደቅ የመውደቅና በማ የመሰብሰብ መካከል አርባ ዓመት አለ وفي مسلم عن ابي هريره رضي الله عنه مرفوعا ما بين النفختين أربعون ይላል ማለት ነው በሁለቱ ንፌቶች መካከል አርባ ዓመት ቆይታ አለው قالوا يا أبا هريرة أربعون ቃለ አበይቱ አይ ይህንንማ አላብራራም አለ። ቃሉ አርበዑነ ሸህረን አርባ ወር ነው። ቃለ አበይቱ እዚህ ማብራሪያ ውስጥ ሳልገባም አለ። ቃሉ አርበዑነ ዓመን አርባ ዓመት ነው። ቃለ አበይቱ ይህንንማ አላብራራም አለ። ግልጽ አርባ ብሎ ዝም አለ። አመት ይሁን ቀን ይሁን ወር ይሁን አላብራራም። ግን እዛ ጋር አርበዑነ ዓመን ብለው ለማዎች ምን አሉ ፈሰሩት አይደለ እንዴ ታዲያ እሱ እኔ ኧረ ይህንን አላብራራ ያለውን ለምን እነሱ ያብራሩታል ከተባለ ሌላ ዘገባ ስላገኙ ነው። ተግባባን ተግባባን። ጠይብ ወቀውሉ ወቀውሉ አቢ ሁረይራ ረዲየላሁ ዐንሁ አበይቱ ማለት ፊህ ሰላተ ተእዊላት ሶስት ተፍሲሮች አሉ። እኔ አንዳንድ ጊዜ ስትፈስር ቀጥታ የዑለማዎችን ኺላፍ ሳላመጣ የምፈስረው ምንድን ነው? ጥሩን ይሆናል ብዬ ያልኩትን መርጬ ነው። ግልጽ ነው። ሄድና ከዛ እናንተ ኺላፉን ታዩታላችሁ። የተላተ ተእዊላት አወልዋ ኢምተናዕቱ ሚን በያኒ ዛሊክ ይህንን ከማብራራት ተቆጥብ ያለው ነው አይደል ለኩም ወቂላ በይቱ አስአሉ ነቢ ሰለላሁ ዐለይሂ ወሰለም አን ዛሊክ ስለዚህ ነብዩን እጠይቃለሁ ነው ወቂለ ነሲቱ ረስቻለሁ ማለት ነው አሉ ግልጽ ነው ሶስት ተፍሲር አለው ማለት እኔ የመጀመሪያውን የመረጥኩት ወቂለ ኢነ ሲረ ዛሊከ ላ ያዕለሙሁ ኢላላህ የዚህም ማለት ነው ሚስጥሩ የሚያውቅ የለም አላህ እንጂ ማለቱ ነው ይላሉ ሊአነሁ ሚን አስራሪ ሩቡብያ የጌትነት ምስጢሮች ውስጥ ይመደባል ማለት ነው አሉ የመጀመሪያው ጥሩ ይመስላል وفي حديث أبي هريرة الطويل الذي رواه ابن جرير والطبراني وأبو يعلى في مسنده والبيحقي في البعث بعث بميلو لي مالتنا عند أبرار مالتنا وأبو موسى المديني المديني وغيرهم قال حدثنا رسول الله صلى الله عليه وسلم إن الله لما فرغ من خلق السماوات والأرض الله سمعنا مدرن مفترن كجرس كابك بوهلا خلق السورة كندون مالتنا فتر فأعطاه إسرافيل لإسرافيل ستو وهو واضعه على فيه አሁንም ማለት ነው በምኑ ላይ አስቀምጦታል በአፉ ላይ በቃ ስራው እሱ ነው። ሁሉም መደብ አለው ስራ። የእሱ ስራ ይሄ ነው። በቃ መጠበቅ ሻኺሰን ቢበصره لا يعصون الله ما أمرهم ويفعلون ما يؤمرون በቃ ስራው እሱ ነው። በቃ አይኑን ምን ብሏል? شاخص እያየ ነው። ቢበصሪ إلى العرش ወደ አርሽ ينتظر متى يؤمر መቼ እንደሚታዘዝ እየተጠባበቅ ይገኛል። ግልጽ قلت ብያልኩ يا رسول الله وما الصور ምንድን ነው? صور አልኩኝ። قال القرن። قلت ቀንድ ነው። قلت أي شيء هو ቃለ ዐዚም ትልቅ ነው። ኢነ ዒዘሙ ዳረቲን የጎን ስፋቱ ማለት ነው። የጎን ስፋቱ ማለት ነው። ፊህ ከዐርድ ሰማኢ ወልአርድ ከሰማይ እስከ ምድር ያክላል የቀንዱ የሚነፋበት ስፋቱ ምን ያክላል? የሰማይና የምድርን ያክል ይነፋ ምን ይላል? ይሰፋል ፈየንፉኩ ፊሂ ሰላተ ነፈኻት ሶስት ነፊቶችን ይነፋል። አልኡላ ነፍኸቱል ፈትዒ ነው። እንዴት ታዲያ እንዴት አንተ ምድር ታዲያ አትንኮታኩትም እንጂ ምን እንደሚያክላየ አንተ በትንሿ ጥሩምባ እንዴት ነው ያደረግህ? አረ እስቲ ትንሽ ቀንሶ ምናምን ትላለህ። በዚህ የሚያክል ተነፍቶ የሰው ልጅ እንዴት አወድቅም? እንዴት አትንኮታኮትም ሱብሃንአላህ ፈየንፉኹ ፊ ራሱ እስራፊል እንዴት እንደተፈጠረ ራሱ አስቡ በዚህ ውስጥ ነፍቶ ምድርን የሚያንኮታኩት ግልጽ ማለት ፈየንፉኹ ፊ ثلاث نفخات الأولى በቃ የተፈጠረው ስራው እሱ ነው نفخة الفزع والثانية نفخة السعق والثالثة نفخة القيام لرب العالمين لا لما تكيت الله لمكم فيأمر الله إسرافيل بالنفخة الأولى إسرافيل الله سبحانه وتعالى بمجمريا نفيت يزوال فيقول انفخ الفزع من بل يماس دنجج أو نفيرال فينفخ ينفل فيفزع أهل السماء والأرض إلا ما شاء الله الله يشاو سيكر هلوم مالتنا من إلال يجنقتال فيأمر يازوال فيمدها ويطيلها ولا يفتر من إلال مالتنا يزرقوال فيمدها يزرقوال ويطيلها يسرزموال ولا يفتر በመካከል ምን ያለ አያሳርፈውም ሲነፋ ግልጽ ነው አለ አንተ ትንፋሽ ልሰብስ ምናምን ትላለህ ይሄ ግን ቀን የሚነፋበት ምን እንደሚያክል አስብ እሱ ግን በታዘዘው መሰረት ያዝ ብሎ ነው ማለት ነው ያስኬደው وهي التي يقول الله تعالى وما ينظر هؤلاء إلا صيحة واحدة ما لها من فواق الله يالونه وما ينظر هؤلاء እነርሱ ምንድን ነው የሚጠባበቁት ኢላ ሰይሐተን ዋሂዳ ያችን አንዲት ንፊትን እንጂ ማለሃ ሚን ፈዋቅ ለእሷ ደግሞ ፈዋቅ የላትም ማለት ራሓ ማለት ላ ራሓተ ፊያ በመካከል እረፍት የሚባል የላትም ስትነፍ ማለት ነው ጥቂት እንዲቆይልን ምናምን የሚባል የለም فيسير الله الجبال الله سبحانه وتعالى تراران يسوقدوال فتمر مر السحاب عند دامنا من تلالج ትጓዛለች ፈተኩኑ ሰራባ ከዛ ተጉዛ ምን ትሆናለች ምድር ላይ ምድረ በዳ ትሆናና ሲሪብዱ ትሆናለች ሰራባ ማለት ሲሪብዱ ስትሄዱ ጠጋ ምን ሲሪብዱ ነው የሚባል ምንድን ነው ልክ ነኝ አይደል ስትሄዱ ውሃ ይመስላችኋል ከሩቁ ስትሄዱ ግን ምንም ውሃ የለም ግልጽ ከሩቁ የሆነ ነገር ያለ ይመስላችሁ ስትቀርቡ ግን የለም ማለት وترتج الأرض بأهلها رجا አው ምድር ትንቀጠቀጣለች በነዋሪዎቿ ላይ መንቀጥቀጥን ፈተኩኑ ከሰፊነት ልሙወቀረት ፊ ልበህሪ እንዴት ትሆናለች ልክ እንደ ፈተኩኑ ትሆናለች ማ ማ ምድር እንደ ሰፊና ሰፊና ምንድን መርከብ አልሙወቀራ ማለት ማለት የጫነች ማለት ነው የተሸከመች ማለት ነው በጣም ብዙ የተሸከመች ማለት ነው ፊል ባህሪ ተድሪቡሃ አልአምዋጅ ምን እንደሚመታት ተድሪቡሃ እንደሚመታት አምዋጅ ማልማል ማህበል ማህበል እንደሚያማት ብዙ ነገር ጭናለች ማህበል ግን ምን ይላታል ሲያማታት እንግዲህ እንደምትሆኑ እንደዛ ነው የምትሆነው ወከልቅንዲል ልሙዐለቁ ቢልአርሺ ቱረጅሁሁ ሪያህ ልክ እንደምን አለ ቅንዲል እንደ ኩራዝ ወይም ፋኖስ ማለት ነው አልሙዐለቁ ቢልአርሽ በአርሽ ላይ እንደተንጠለጠ አርሽ ሲባል የምናውቀውን አርሽ እንዳለ አርሹላህ አይደለም ግልጽ ነው በአርሽ ማለት ከፍ ያለ ቦታ ማለት ነው ግልጽ ነው እዛ ላይ እንደሚንጠለጠል ማለት ነው ዙፋን ላይ በለው ከፈለግ ቱረጅሁሁ ሪያህ ንፋስ ምን እንደሚለው እንደሚያንቀሳቅሰው አሁን ንፋስ ኩራዝ ኩራዝ ወይም ፋኖስ አድርጋ ንፋስ ሲመጣ እንዲህ እንዲህ እንዲህ ያደርጓል አይደለ ቀላል ስለሆነች እንደዛ ማለት ነው وهي التي يقول الله تعالى يوم ترجف الراجفة تتبعها الرادفة يوم ترجف الراجفة ያቺ ተንቀጥቃጯ በተንቀጠቀጠች ጊዜ ተትበዑሃ ራዲፋ ቀጥላ የምትመጣ ደግሞ ትከተላለች ማለት ተትበዑሃ ትከተ ራዲፋ ቀጣይቷ ማለት ነው ሁለተኛው ነፊት ማለት ነው فتميل الأرض بالناس على ظهرها فتميل الأرض ምድር ትዘነበላለች ቢናስ በሰዎች ላይ አላ ظهرها በማ በጀርባዋ ላይ ያሉ ነዋሪዎቿን ይዛ ምን ትላለች ቁልቁል ትሄዳለች ማለት ነው አትረጋም ግልጽ ነው ወደዚህ ወደዚህ ታደርጋቸዋለች ማለት ነው ፈተዝሀሉ ልመራዴ አጥቢዎች ሁላ በዚህ ጊዜ ማለት ነው የሚያጠቡትን ልጅ ይዘነጋሉ አቅፋ እያጠባች እያለ ምን ትላለች? ልጇን ትረሳለች። ዱብ ነው የሚለው አይደል? በቃ እያጠባች ያለውን ድንጋጤውን ስትሰማ ልጇን ትለቀዋለች። ያ አላህ ያ ረብ ነጂና መእናጅ ወተደዑ ልሐዋሚል እርጉዞች ምን ይላሉ? ያጨናግፋቸዋል። እርግዝናቸው ማለት ትወልዳለች ነው። ወተሺቡል ዊልዳን ህፃናቶች ምን ይላሉ? ይሸብታሉ ከዛ ቀን የተነሳ ወተጢሩ ሸያጢኑ ሃሪበተን ሚን አልፈዝዕ ሐታ ያእቲየ አልአቅጣር ወተጢር ምን ይላሉ ይበራሉ አሸያጢን ሰይጣናት ይበራሉ ሰው ልጅን ሁላ የሚጎተጉቱት የነበሩት እነሱም ራሱ ደንግጠው ምን ይላሉ ይበራሉ አለ እነሱ የመብረር ይችላል እንትን አላቸው አላ እንደ ሰው አይደሉም ሃሪበተን ሚን አልፈዝዕ ከድንጋጤው ምን ብለው የሸሹ ነው ሐታ ተእቲየ አልአቅጣር የምድር ጫፍ ላይ እስኪመጡ ድረስ በዚህ ሲል ወደዛ ይሄዳሉ ደግሞ ምድር ጫፍ ላይ በዚህ ሲል ደግሞ ወደዛ ይላሉ እነሱ ማለት ነው እየበረሩ ሰው እንደዛ አይችልም መቼስ መሄድ فتتلقاها الملائكة فتضرب وجوهها فترجع ከዛ መላእክቶች ያገኟቸውና ሰይጣናት ምን ይሏቸዋል ፊታቸውን ይመቷቸዋል ፈተርጂ ከዛም ትላለች ትመለሰ ወደዛ አመለጥን ብለው ወደዛ ሲሮጡ የምድር ክልል ማለት ነው ጫፍ ሲሄዱ መላእክቶች ደግሞ እንኩ ይሉና ደህና አድርገው ጨንቦቅ ያደርጉላቸዋል። ከዛም በኋላ ምን ይላሉ እ ይመለሳሉ ማለት ነው። ወይወሊ ናሱ የሰው ልጆች ይዞራል። ወይወሊ ናሱ ሰው ልጆች በቃ ይዞራሉ። ሙድቢሪን ጀርባ የሰጡ ነው። ዩናዲ ባዕዱሁም ባዕዳ ግን ከፊሉ ከፊሉን እየጠራ እንዳላየ ሰው ዞሮ ነው የሚሄደው። ባባ ብትለው የለም ዞሮ ሄዷል። ምን ባባ እዚህ አሁን አይሰራም ግልጽ ነው አለ ምንም ማንም ማንንም የማይሰማበት ቀን ነው ያ ረብ وهو الذي يقول الله تعالى يوم التناد يوم تولون مدبرين ما لكم من الله من عاصم يوم التناد على الله سبحانه وتعالى يوم التناد على الله سبحانه وتعالى يوم التناد ማለት يوم القيامة ስሞች ውስጥ يوم التناد አንደኛው ቱፈሪቅ ማለት ነው የሚለያይ ማለት የውመ ትወሉነ ሙድብሪን የውመ ትወሉነ የምትሸሹበት ቀን ሙድብሪነ ጀርባ እየሰጣችሁ ማለኩም ሚነላህ በቃ ማንም ለማንም ማለረ ትጠራኛለህ እንዴ ነው ይላል። ما لكم ለእናንተ የላችሁ من الله ከአላህ من عاصم ምንም ይላችሁ የሚጠብቃችሁ ማንም የለም ይላል። فبينما هم على ذلك በዚህ ላይ ሳሉ ሁሉም ማለት ነው ኢስተሰደዓት ልአርዱ ምድር ደግሞ ምን ትላለች? ትሰነጠቃለች። ፈንሰደዓት ሚን ቁጥሪ ኢላ ቁጥር ከዛ በኋላ የምትሰነጠቀው እንዴት ነው? ፈንሰደዓት ትሰነጠቃለች። من قطر إلى قطر። ከእያንዳንዱ ክልል ክልል ክልል እየጠበቀች ነው። ቁጥር ማለት ማለት የሆነ ሀገር ሀገር ማለት ነው። ክልል ስላችሁ ገብታችኋል። በክልል በሀገር በሀገር ምናምን ነው ምን የሚለው የሚከፋፈል ጁምለቱ ሚነል ቢላድ ይላል ወነዋሂ ይተዋል እንደ በሀገር በሀገር በክልል በክልል ይከፋፈላል ሲሰነጣጠቁ ማለት ነው ወንኸሰፈት ሸምሱሃ አዎ የምድር ደግሞ ፀሐይ ምን ትላለች ትጋረዳለች ወቀመሩሃ ጨረቃ የጨረቃ ግርዶች ብርሃናቸው ይጠፋል የምድር ምን ምን የፀሐዩም የጨረቃውን ብርሃን ይጠፋል ሱብሃንአላህ ምን እንደሚ እስቲ ምን እንደሚቀን ያ ያ አላህ ፈረአው አምረን ዐዚማ አው አንድን ታላቅ ጉዳይ ያሉ ማለት ነው ፈረአው አምረን ዐዚማ ثم نظروا إلى السماء ከዛ ደግሞ ወደ ሰማይ ይመለከታሉ فإذا هي كالمهل ሰማይን ሲመለከቷት ልክ እንደ ቀላጭ ዘይት ሆናለች ማለት ነው እንደ ቀላጭ ማዕድን ይሄ ብር ወርቅ ምናምን የሚቀልጣል አይደል እንደዛ ማለት ልክ ቀላጭ ሆናለች ማለት ትቀልጣለች ثم انشقت ከዛም በኋላ ምን ትላለች ትተረተራለች ትቀደዳለች ፈንተተረት نجومها ከዛ ደግሞ ምኖቿ ይወድቃሉ ከዋክብቶቿ ይወድቃሉ ግልጽ ነው ምድር ሰማይ ደግሞ ስትሰነጠቅ ከዋክብቶቿ ይወድቃሉ። ወንኸሰፈት ሸምሱሃ የፀሐይ ብርሃን ማለት ነው። ፀሐይም ብርሃኗን ትጋርዳለች፣ ይጠፋል ብርሃኗ ጨረቃም። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም ብለዋሉ አልአምዋቱ የውመኢድን ላ ያዕለሙነ ቢሸይእን ሚን ዛሊክ አልአምዋት ሟቾች የውመኢድን የዛን ቀን ላ ያዕለሙነ ቢሸይእን ሚን ዛሊክ ይሄ ነገር ምን ይፈጠር ምን ይፈጠር የሚያውቁት የለም የሞተ ሞተ ይሄንን አይ አያይም። በምድር ላይ ያለ ሰው ነው ይሄንን ሁላ የሚያየው። ግልጽ ነው። ተግባባን። በምድር ላይ ያለው ደግሞ ቅያማ የሚቆመው በማን ላይ? ሳር በሙጅሪሞች መጥፎ ሰዎች ሙሽሪኮች ላይ ነው የሚቆመው። ሳሊሆች አይ በዚህ ጊዜ ኢሳ ምናምን ከተከታዮቹ ጋር አለ እንዴ? የለም። ንፋስ መታ ያሉበት ቦታ ትገባና ሩሃቸው ምን ትላለች? ታወጣለች። ተግባባን። አዎ ከነዚህ ሰዎች እንግዲህ كالون نجان نتعلم مالتنا يا ربي اللهم نجينا مع الناجيك وسلمنا مع السالمين ولا تحلكنا مع القوم في حالك يا ربي قلت بيالك يا رسول الله من استثنى الله تعالى في قولي الله كو استثنى درجاته نتلا يطاچو ماننو الا من شاء الله لو ماننو بيت يكفي قال اولئك الشهداء قدم يالكواچو نيو ماننو الناس شهداء وش ناتشو وانما يتصل الفزع الى الاحياء ايه ድንጋጤ፣ መፍራት የሚባለው ህያው የሆኑ ሰዎች የሚመለከት ጉዳይ ነው። ወሁም አህያ እንደ ረቢም እነሱ ደግሞ ህያውነታቸው የት ዘንድ ነው? አላህ ዘንድ ነው። አላህ ዘንድ ሆኖ አይደነግጡም። እቺ يرزقون ቁርአን ላይ እንዳለው ግልጽ ነው። በል አህያኡን عند ربهم يرزقون አለ የሚለው نعم وهم احياء عند ربهم يرزقون ጌታቸው ዘንድ ይረዘቃሉ ነው ووقاهم الله فزع ذلك اليوم ከዛ ቀን ድንጋጤ አላህ ጠበቃቸው ወአመነሁም ሚንሁ ከሱ ሰላም አረጋቸው ወሁወ ዐዛቡን ይሄ እኮ ፈዝዕ ልአክበር ማለት የቅያማ ማለት ነው ነፍ ቅጣት ነው ራሱ የባዕትሁ ላሁ አላ ሽራሪ ኸልቂህ አላህ መጥፎ በሆኑት ፍጡራኖቹ ላይ ምን የሚለው የሚልክ የሆነ ቅጣት ነው يقول تعالى الله سبحانه وتعالى بليلال يا أيها الناس اتقوا ربكم إن زلزلة الساعة شيء عظيم يوم ترونها تزهل كل مرضية عما أرضعت وتدعو كل ذات حمل هملها وترى الناس سكارى وما هم بسكارى ولكن عذاب الله شديد እናንተ ሰዎች ይላል አላህ Subhanahu እተቁ ረበኩም ጌታችሁን ፍሩ ኢነ ዘልዘለተ ሰዓቲ የሰዓቲቷ እኮ እንቅጥቃጤ ሸይኡን ዐዚም ታላቅ ከባድ ነገር ነው ይላል አላህ የውመ ተረውነሃ ያኔ እሷን በምታዩት ጊዜ ተዝሃሉ ችላ ትላለች። ኩሉ ሙርዲዓትን ሁሏም አጥቢ ማለት ነው። አማ አርዳዓት ከምታጠባው ልጅ ትዘናጋለች። ወተደዑ ኩሉ ዛቲ ሐምልን እያንዳንዲቷ እርጉዝ ደግሞ ታጨነግፋለች፣ ትወልዳለች። ሐምለሃ እርግዝናዋን ማለት ነው ያረገዘችው። ወተረ ናሰ ሱካራ የሰው ልጆችን የሰከሩ ሆኖ ታያቸዋለ ወማ ሁም ቢሱካራ ግን እውነት ጠጥተው አይደለም የሰከሩት ላኪን ዐዛብ አላህ ሸዲድ የአላህ ቅጣት ብርቱ ከመሆኑ የተነሳ እንጂ ፈየምክሱነ ፊ ዛሊከ ማ ሻአ አላህ እንደዚህ የሆኑ እየተሰቃዩ ማለት ነው አላህ ስተሻው ጊዜ ይቆያሉ አለ ግልጽ ነው የአንድ ቀን ክስተት ብቻ አይደለም ግልጽ ነው ብዙ ቀን ነው የሚሰቃዩት አልሐዲት هذا ونسأل الله أن يهدينا الصراط المستقيم አላህን እንጠይቀዋለን ቀናቸውን መንገድ እንዲመራን አላሁማ አሚን ወየጅዐለና ሚን አለዚነ ላ የሕዙኑሁም ልፈዘዑ ልአክበር ያ ከባድ ድንጋጤው ከማያስፈራቸው ሰዎች አላህ እንዲያደርገን ይላል አላሁማ አሚን ወተተለቃሁም ልመላኢከቱ የዛን ቀን መላይኮች ማለት ነው የድንጋጤው ቀን ከሚገናኛቸው ሰዎች እንዲያደርገን ይላል هذا يومكم الذي كنتم توعدون እናንተ እኮ መፍራት መደንገጥ የለባችሁም ይሄው ስትቀጠው የነበረ ይሄው ጀነት በቃ እናንተ አይመለከታችሁም ፍራቻ ድንጋጤ የለም ብሎ ማን አብሽር የሚሏቸው ማን ናቸው መላእክቶች ናቸው ማለት ነው ግልጽ ነው መላእክቶች አብሽር ይሏቸዋል ማለት አላህ ከነዛ ይመድበን اللهم امين يا رب يا رب ثانيا ሁለተኛው ይላል አልኢማኑ ቢልየውም الآخر በመጨረሻው ቀን ማመን ይላል በመጨረሻው ቀን ማመን ይላል وسمي باليوم الاخر የመጨረሻው ቀን تبلو የተሰየመው لتاخره عن الدنيا كدنيا من سلالن كما راقوان طرنو ይላል وقد دل عليه الاقل والفطره بس ጉዳይ ላይ ማለት ነው ነጩን ዓለም በተመለከተ عقل አረጋግጦታል ይላል አመላክቷል والفطره الفطره السليمه من متملكته ነው ማለት ነው ንጹህ የተፈጠረ አቅል ማለት ነው። ግልጽ ነው። ሰው የተፈጠረበት አላማ ያው ራሱ ፊጥራው ይህንን የሚያረጋግጥ ነው። ከማ ሰራሐት ቢሂ በሱ እንደገለጸችው በግልጽ ማለት ነው እንዳስቀመጠችው ቢሂ ጀሚዑል ኩቱቡ ሰማዊያ ያ ሁሉም ኩቱቡ ሰማዊያ ሲባል ተውራት፣ ኢንጂል፣ ዘቡር፣ ቁርአን እንዳመላከቱት ነው። ወናዳ ቢሂ አልአንቢያ ወልሙርሰሉን አንቢያዎችና ሙርሰሎችም ምን እንዳሉበት እንደተጣሩበት ወቀድ አኽበረ አላሁ አንሁ አላህ ስብሓነ ወተዓላ ስለ መጪው ዓለም ተናግሯል ፊ ኪታቢህ ልዓዚዝ አሸናፊ በሆኖ ኪታቡ ወአቃመ ደሊል ደሊልንም አላህ ስብሓነ ወተዓላ አቁሟል ዓለይህ በሱ ላይ ወረደ ዓለ ልሙንኪሪን ለሚያስተባብሉትም የሚገባውን መልስ አላህ ሰጥቷል ፊ ጋሊቢ ሱወሪ ልቁርአን በአብዛኛው ፊ ሱወሪ ልቁርአን በብዙ የቁርአን አንቀጾች መልስን ሰጥቷል። والإقرار بالرب በአላህ سبحانه وتعالى ጌትነት እኮ ማረጋገጥ عام في بني آدم በሁሉም ማለት ነው የሰው ልጆች ላይ ያጠቃለለ ሁኔታ ነው። ሁሉም አረጋግጠዋል ማለት ነው። ወሁወ ፊጥርዩን አላህ መኖሩን ማረጋገጥ ፊጥርይ ነው። በቃ አለቲ ፈጠረ ናሰ አለይሃ ግልጽ ነው። አላህ መኖሩን ማረጋገጥ ማለት ሁሉሁም ዩቂሩ ቢረብ ሁሉም አላህ ጌታ አለ አምላክ አለ የሚለውን ነገር የሚያረጋግጥ ነው። ሀታ እነዚህ ፓጋን አምላክ የለም የሚሉት ራሱ እኮ ምንድን ነው የሚሉት? ስለ አላህ አይናገሩም። አንድ ኃይል አለ አይደል የሚሉት? አንድ ኃይል አለ። ያ አንድ ኃይል ነው እኛ አላህ የምንለው። ግልጽ ነው። አንድ ኃይል አለ ዓለምን እንዲህ የሚያደርግ ይላል እና እኛ ግን አንድ ኃይሉን አውቀነዋል። ቁርአን ላይ ተጠቅሶልናል። በሐዲት አግኝተ ነው ማን ነው እሱ ወላሁ ጀለ ወዐላ ኩሉሁም ዩቅሩ ቢረቢ ኢላ መን አነደ አዎ ኢናድ ውስጥ የገባ እንጂ ሐቅን ላለመቀበል የሸሸ ማለት ከፊርዓውን ማንን ይመስል ፊርዓውን አነ ረብኩም ልአላ አለ ጌታ መጨረሻ ላይ ሊያረጋግጥ ማለት በዛው መጨረሻ ላይ ሊያረጋግጥ እዛ ግን እምቢ አለ ቢኺላፍ ልኢማን ቢልየውም ልአኽር የመጨረሻውን ቀንን በማመን ሲቀራል የተቃረነ ማለት ነው። የመጨረሻው ቀን ማመንን በተቃረነ መልኩ አለ። ፈኢነሁ ሙንኪሪ ፈኢነ ሙንኪሪ እሱን የሚያስተባብሉት ከቲሩን ብዙ ናቸው። መጪው ዓለም ይመጣል የሚያስተባብሉ ብዙ ናቸው። ومحمد صلى الله عليه وسلم نبي محمد صلى الله عليه وسلم لما كان خاتم الأنبياء የነቢያቶች ማለት ነው መደምደሚያ የሆኑ ዘንድና ከሆኑ መሆናቸው አንጻር ወካነ ቀድ ቡዒተ ነቢዩ ተልኳል ሁወ ወሳዓቱ እሳቸውና ሰዓቲቷ ከሃተይን እንደዚህ ብለው ነቢዩ ተናግሯል። እንደዚህ ብሏል። ያን ሰባበተ ወልውስጣ የማካከለኛዋ ጣትና ጠቋሚ ጣት ማለት ነው። በይነ ተፍሲሊ በየነ ነቢዩ አብራርቷል። ተፍሲሊ ልአኺረቲ የአኼራን ማለት ነው ዝርዝር ሁኔታ በያነን ማብራራትን ነው ያብራሩት በሚገባው ላ ዩጀዱ ፊህ ሸይኡን ሚን ኩቱብ ልአንቢያ ከአንቢያዎች ኪታብ ውስጥ እንደ ቁርአን የተብራራበት ቦታ አታገኝም ይላል። ግልጽ ነው። ከአንቢያዎች አንቢያዎች ከተሰጣቸው ኪታቦች ውስጥ እንደ ቁርአን ይህንን ያብራራ እንደ ነቢዩ ሐዲስ ያብራራ አታገኝም አሉ። ወቀድ ተነዋዐት በእርግጥ በየአይነቱን የመጣችሁ አዲለቱል ባዕት ፊል ቁርአኑል ከሪም ሞቶ መቀስቀስ እንዳለ የሚያመላክቱ ማለት ነው መረጃዎች በአይነት ነው የመጡት ይላል። እንዴት እንዴት መጡ ከተባለ ፈታረተን አንዳንዴ ሲመጡ ሲገለጡ ዩኽቢር አላህ ስብሓነ ወተዓላ ይገልጻል ይናገራል። አመን አማተሁም ስለገደላቸው ሰዎች አላህ ይናገራል። አመን አማተሁም ስለገደላቸው ሰዎች ثم أحياهم ከዚያ ምን ስላደረጋቸው ሕያው ስላደረጋቸው ሰዎች ይናገራል ፊ ዱንያ በዱንያ ምንድን ነው ታዲያ የምን መረጃ ይሆናል ልንል እንችላለን እንደዚሁ እንደገደልኳችሁና ሕያው እንዳደረግኳችሁ የመጨረሻ ቀንም መቀስቀስ አለ ይላል ከማ አኽበረ አን ቀውሚ ሙሳ አላህ ስለ ሙሳ ህዝቦች እንደተናገረው ማለት ነው አለዚነ ቃሉ እነዚያ ብለዋሉ አሪና አላህ ጀህራ አላህን በይፋ በይፋ እንየው አሉ በግልጽ ማየት እንፈልጋለን አሉ አላህን ማየት ትፈልጋላችሁ ናም ጠይብ ቃለ فأخذتكم الصائقة وأنتم تنظرون ثم بعثناكم من بعد موتكم لعلكم تشكرون ፈአኸዘትኩም ሳኢቀቱ ያቺ ማለት ነው ሞት ያዘቻችሁ። ሳኢቃ ማለት ሞት ማለት ነው። እሺ መውደቅ ስንል ወአንቱም ተንظሩ እናንተ የተመለከታችሁ ሞታችሁ። ثم بعثناكم ከዛ በኋላ ምን አደረግናችሁ? ቀሰቀስናችሁ ሚን ባዕድ መውቲኩም ከሞታችሁ በኋላ ላለኩም ተሽኩሩን ታመሰግኑ ዘንድ ማለት ሌላ ያው የሙሳ ህዝቦችን ገሎ አንስቷቸዋል አላህ ግልጽ ነው ሌላ አላህ ማንን ከተባለ وعن الذين خرجوا من ديارهم وهم ألوف وهم ألوف حذر الموت فقال لهم الله موتوا فقال لهم الله موتوا ثم أحياهم እነዚያ ናቸው ከሀገራቸው ወጡ ወሁም ኡሉፍ እነሱ ሺዎች ናቸው። ስንት ሺህ እንደሆነ አልተናል። ሺዎች ናቸው ነው አይደል? ሺዎች ናቸው። ሐደረ ልሞት ከሀገራቸው ሲወጡ ከሞት ለመዳን ብለው ወረሽኝ ተነሳና እረ እንዳንሞት ብለው ሄዱ። ወይም አንዳንዶች ደግሞ ከጂሃድ ለማምለጥ ምናምን ሄዱ። ኧረ እኛ ጂሃድ ደግሞ ከተዋጋን እናልቃለን ብለው ሄዱ። ከዛ አላህ ስብሐነ ወተዓላ አንድ ላይ እንዳሉ ተሰብስበው ይሄዷል። ፈቃለ ለሁሙላህ አሀ ሞትን ፈርታችሁ ነው የምሸሹት ፈቃለ ለሁሙላህ ሙቱ አለ አላህ ምን አላቸው ሙቱ ምን ማለት ነው ሙቱ ለቁ አላቸው በቃ እየተጓዙ እያለ ሁሉንም ነጣጥሯል በአንድ ጊዜ ወረሽኝ ወይም ጂሃድ ላይ ምናምን ብትመታ በአንዴ አትሞትም አይደለ እነዚህን ግን በአንዴ ሙቱ አላቸው ሞቱ ثم احياهم ከዛ በኋላ ምን አላቸው ቀሰቀሳቸው ምን ማለት ነው ከሞት ብታመልጡም ይኸው በዚህም ትእዛዝ ይመጣል ከፈለገ ግልጽ ነው በየአይነቱ አለው መቀስቀስም እንዳለ ግን አትርሱ አለ وعن إبراهيم سلا إبراهيم دم الله ستناجر إذ قال ربي أرني كيف تحيي الموتى ጠየቁ አላህ ያ ረብ ጌታዬ እንዴት ነው ሟችን የሞቱትን ሰዎች ህያው የምታደርገው አለ ቃለ አወለም ቱእሚን አንተም አላመንክም አለው አዎ በል እንግዲህ ለፍተህ ታውቃታለህ ነው እና አሁን እንዲህ በዋዛ ማለት እንዲህ ስና የቂኑ ካልመጣ አይ አወለም ቱእሚን ብሎ ሲጠይቀው ምን አለ? ቃለ በላ አምኛለሁ፣ ግን ሊየጥመኢነ ቀልቢ ቀልቤ የቂን እርግጠኛ እንደሆነ ነው አለ። አዎ የቂን እንዲመጣ ደግሞ ልፋት ያስፈልጋል። ከዛ አላህ ምን አለው? በላ ነው ስንት ወፍ ያዛለው? አርባዓን ሚን አጠይር ከአዋፋት አራት ይዛል አለው። አዋፋት መያዝ እንዴት ነው የሚከብደው? ሰው መያዝ እኮ አይደለም። ግልጽ ነው። አንተ ሰው አሯሩጠ መያዝ እኮ ሊቀል ይችላል። አዋፋትን መያዝ ራሱ ስራ ነው። አራቱንም በመከራ ያዛቸው። ከዛ በኋላ ምን አላቸው? አላህ ስብሐነ ወተዓላ ኢብራሂምን በል ቆራርጣቸው አለ። ቆራረጡ። ከዛ በኋላ ምን አለ? አሁን ስራ እየሰሩ ነው አይደል? ደበል አልቀው አለው ምኑ ስጋው ምኑ ደበል አልቀው አለው ከዛ በኋላ የቂን እንዲመጣ ማለት ከዛ የት ይላል እያንዳንዱ ተራራ ላይ አስቀምጧል ተራራ ወጥቶ ማስቀመጡ ራስ ከባድ ነው መቼም የማይረሱት ክስተት ከዛ አላኩል ጀበላት በእያንዳንዱ ተራራ ላይ ያስቀመጡት ከዛ በኋላ ሱመ ከዛ ምን በላቸው ጥራቸው ግልጽ ነው ጥራቸው አለ ልክ እንደዛ ቆራርጦ እንደተባለው ደበላልቆ አድርጎ እዛ ሲጠራ ወፎቹ እየበረሩ ምናሉ አሉ? ወደሱ መጡ። እንደዚህ ነው ሕያው ማድረግ የምንችል። ግልጽ ነው። አላህ አስተማራቸው ማለት ነው። ናም ወከማ አክበር አን ልመሲሕ ስለ መሲሕ ዒሳ ብን መርየም ደግሞ አነሁ ካነ ዩሕይ ልመውታ የሞቱ ሰዎችን ሕያው ያደርግ ነበር ብኢዝኒላህ በአላህ ፍቃድ። ምን እያለ ነው? አዎ እንደዚሁ እኔ አሁን እንደቀሰቀስኳችሁ አላህም ደግሞ ቀሰቅሳቸዋል እያለ ነው። ዋና አስሐብል ካህፍን ደግሞ አነሁም ቡዒቱ ባዕደ ሰላት ሚአት ሰነተ ወትስዒነ ሲም ከስንት ሶስት ስንት እ 309 መቶ ዘጠኝ አረን እንዴ ሶስት ዓመት ከተኙ በኋላ አላህ ቀሰቀሳቸው ቀሰቀሳቸው። ከዛ በኋላ እኮ ሞቱ። ግልጽ ነው። ያው በደንብ ለሌላው ኢብራ ከሆኑ በኋላ ማስተማሪያ ከሆኑ በኋላ አላህ እንግዲህ እንደዚህ ነው የሚቀሰቅሰው ነው ከዛ ደግሞ ሞቱ ወታረተን በዚህ አይነት መልኩ እንግዲህ አለ ሌላም ሌላም እንግዲህ ብዙ ቁርአን ላይ ምንድነው የሆነ ድምጽ ይሰማኛል ወደዚህ ወደዚህ ወታረተን አንዳንዴ የስተቢሉ አላ ዛሊከ ይህን ነገር አላህ መረጃ አድርጎ ያቀርበዋል ቢነሽአቲል ኡላ በመጀመሪያው መፈጠር ሁኔታ አላህ መረጃ ያደርጋል። ይሄ እዚሁ ዱንያ ላይ እያሳየ ነው፣ እየገደለ እያነሳ ግልጽ ነው። የመጀመሪያው ልብ በል። ሁለተኛው ነው ፈተና ላይ እንዲህ ቢመጣ እንኳን ነው ግልጽ ነው። እንዴት አይነት ነው አገላለጹ የሚለውን ማወቅ አለበት። ወታረተን አንዳንድ የስተዲሉ አላ ዛሊከ ኡላ በመጀመሪያው ነሽአ የመጀመሪያው የመፈጠር ሁኔታ ነው አላህ መረጃ የሚያደርገው ፈኢነል ኢዓደተ አህወን ሚነል ኢብቲዳ ብሎ ማለት ምን መመለስ ቀላል ነው ከጅማሬ ገብቷቸዋል። መመለስ ይቀላል። አንድ ነገር እናንተ ማለት ነው የሆነ ነገር ተፈጠረ እንበል ሰውዬ የፈበረከው ሰውዬ ብትንትኑን ካወጣ በኋላ ያን ነገር መልሶ መስራት ነው የሚቀለው ወይስ መጀመሪያ ያን ነገር ያለምንም ሞዴል መፈብረኩ ነው የሚከብደው? የመጀመሪያው ነው ያን ማውቆታል። በቃ አካሄዶቹን መሄደው መሄድ ያለበትን ግልጽ ነው። ሪሳይክሎችን አውቆታል። ይሄ ግን ከባድ ነው። ስለዚህ አላህ ምንድን ነው ያለው? ፈኢነል ኢዓደተ አህወን ምን ልብትዳ በመጀመሪያው ከመፍጠር ይልቅ የሚቀለው መቀስቀሱ ነው። ስለዚህ ያንን ልብ በሉ አለ። ከማ ፊ ቀውሊ ተዓላ وإن كنتم في ريب من البعث فإنا خلقناكم من تراب ወኢን ኩንቱም ከሆናችሁ ዋውን አጥፍቶታል አይደል? እሺ ከሆናችሁ في ريب ብዙ ጊዜ የቁርአን አንቀጾችን ትንሽ ቆረጥ ቆረጥ ያደርጋል። ከፊት ለፊቱ ግልጽ ነው። وإن كنتم ከሆናችሁ ነው في ريب በ شك ውስጥ من البعث ሞቶ ከመቀስቀስ فإنا خلقناكم من تراب እኛ የፈጠርናችሁ ከምንድን ነው? ከአፈር። ታዲያ ከአፈር እናንተን ፈጥረን እኛ ደግሞ መመለስ ያቅተናል እንዴ? ستفتروا كوالا كاتاتشون ما ترسون جين يا بني آدم وقوله تعالى قل يحييها الذي أنشأها أول مرة قل بالأحبال يا محمد يحييها هي يا درقات المدت لنبي مصالي ودرب لنا مثلا ونسي خلقه ها أو يفرفرات أنت كون مالا ونكسكس لنا ما فتروا نسطوا عن داري مصالي لن يلا درق اللي موكر على الله ቁል ዩህይሃ አለዚ አንሸአሃ አወለ መረቲን መጀመሪያ የፈጠራት ያስገኛት እሱ ና ህያ ያደርጋታል وقوله وقوله الله سبحانه وتعالى نذكر إلى فسيقولون من يعيدنا قل الذي فطركم أول مرة ማን ነው እስቲ የሚመልሰን አሉ ብለህ በል ያ ሙሐመድ ያ ነዋ ፈጠረኩም አወለ መራ መጀመሪያ የፈጠራችሁ በሌላ የቁርአን وهو الذي يبدأ الخلق ثم يعيده وهو أهون عليه በሱ ላይ ምንድን ነው አለ እንደው እ ቀላል አህወን ማለት ማለት ቀላል ነው አለ አላህ ስብሐነ ወተዓላ መጀመሪያ ያልከበደው ሐቂቃውን መመለሱ አይከብደውም። ወታረተን ሌላኛው አንዳንድ ጊዜ ደግሞ ቁርአን እንዴት ነው የሚገልጸው? አላ ዛሊከ ذلك السماوات የሰማይና የምድርን አፈጣጠር ማለት ነው ተንተርሶ አላህ Subhanahu Wa ለሰው ልጆች አስተምሮት ይሰጣል። فإن خلقهما ሰማይና ምድርን መፍጠር أعظم من إعادة ኢንሳን የሰው ልጅን ከመመለስ ከባድ ነው ይላል። كما في قوله تعالى أولم يرى أولم يروا على أيهم من دال تملكتم من دي أن الله الذي خلق السماوات والأرض يا سماياتنا مدرني فتون أملاك ولم يعيا بخلقهن سماينا مدرن مفتر لي من علينا الله على كاتوم بقادر شاينو الله على أن يحيي الموتى مواتوشن من ማለቱ ሕያው ማድረጉ ለእሱ ቀላል ነው وتارة አንዳንዴ የስ ወአንዳንዴም ደግሞ አላህ ስብሓነ ወተዓላ የስተዲሉ ዐለይህ ቢተንዚህላህ አኒል አላህ እኮ ከጫወታ የራቀ መሆኑን በመጥቀስም ማለት ነው ምን ይላል ይጠቅሳል ወታረተ የስተዲሉ استدلال ያደርጋል ማለት ነው እንደ መረጃ ቀባለ ቢተንዚህላህ አላህ ስብሓነ ወተዓላ የጠራ መሆኑን አኒል ከጫወታ ከማ ቃለ ተዓላ አፈሐሲብቱ አሰባችሁ እንዴ አነማ ኸለቅናኩም አበታ እኛ ለጨዋታ ለፌት እንደፈጠርናችሁ ወአነኩም ኢለይና ቱርጀዑን ወአነኩም ኢለይና ላ ቱርጀዑን እናንተ ወደኛ የማትመለሱ መሆን አሰባችሁ እንደዛ አይደለም አያሕሰቡ ልኢንሳን በሌላ የቁርአን አንቀጽ ደግሞ አያሕሰቡ ልኢንሳን የሰው ልጅ አሰበ እንዴ አዩትረከ ይተው ዘንድ ሱዳ ልክ ስድ ሆኖ ማለት ነው ልቅ ማለት ምንድነው ምንም በቃ ምንም ቁጥጥር የሌለበት ልቅና ስድ ማለት ነው ቁጥጥር የሌለበት ማለት ነው እሺ ስድና ልቅ ስላችሁ ገብታችኋል መሰለኝ ኢላ ቀውሊሂ ሱብሓና أليس ذلك بقادر على أن يحيي الموتى أيحسب الإنسان أن يترك سدى ألم يكن نطفة من مني يمنى رساون دي يالنو ينقرم አልነበረም እንዴ ተስፈንጣሪ ማለት ነው የሚፈስ መንይ አልነበረም እንዴ ሰው ልጅ ثم كان علقة فخلق فسوى ከዛ ያረጋ ደግሞ ከዛ አላህ ፈጠረው አስተካከለው ይህንን ይህንን አደረገ አለይሰ ذلك بقادر ታዲያ ቻይ አይደለም እንዴ አላ አዩሕየ ልመውታ ይህንን ሁላ ሂደት ሪሳይክል አልፈ እንድትመጣ ያደረገህ አምላክ አላህ ከዛ በኋላ ደግሞ ከሞትክ በኋላ መቀስቀስ አላህ ያቅተዋል እንዴ አላ አዩሕየ ልመውታ ቻይ አይደለም እንዴ እያለ እየጠየቀ ነው هذا وصلى الله على نبينا محمد وعلى آله وصحبه وسلم